ወሰላም አላ ረሱልላህ ሰለ ላሁ አለይህ ወሰለም ያው እንደተለመደው ኪታቡ ተውሂድ ትምህርታችን ነው ያው አስራ ሶስተኛ ክፍል ነው ባብ ሀያ ሶስተኛው ባብ ላይ ነን ባቡ ማጃ ፊ ስሕሪ ይላል ባቡ ማጃአ ፊ ስሕሪ ባብ ማጃአ የመጣ ፊ ስሕሪ ድግምት ላይ ስለዚህ እዚህ የምናወራው ስለ ሲሕር ነው ሲሕር ማለት ስለ ድግምት ቁርአንና ሐዲስ ላይ ቁርአን ስለ ድግምት ምን ይላል ነው የሚለው እንግዲህ ወቀውሉ ላሂ ተዓላ የአላህ ንግግር ነው ወቀውሉ ላሂ ተዓላ የአላህ ንግግር ነው ወለቀድ አሊሙ በእርግጥም አውቀዋል ይላል ወለቀድ አሊሙ በእርግጥም አውቀዋል ለመን ሽተራሁ የገዛው ነገር የገዛው ቀጥተኛ ትርጉሙ የገዛው ነው ምን ለማለት ነው የተፈለገው የተማረው ማለት ነው የገዛው ነገር እዚህ አዱንያ የገዛው ነገር እሺ ወለቀድ አሊሙ በእርግጥም አውቀዋል ወለቀድ አሊሙ በእርግጥም አውቀዋል ወለቀድ አሊሙ በእርግጥም አውቀዋል ለመን ተራሁ የገዛው ነገር ለመን ተራሁ የገዛው ነገር ለመን ተራሁ የገዛው ነገር ما له ለሱ የለውም ما له ለሱ የለውም من في الآخرة በአዱንያ ላይ ለሱ የለውም في الآخرة በአዱንያ ላይ ለሱ የለውም من خلاق እጣ የለውም من خلاق እጣ የለውም ነው የሚለው እሺ ወለቀድ አሊሙ በእርግጥም አውቀዋል ለምን ነው የገዛው ነገር ምንድነው የተፈለገው ድግምት ምናምን የተማረው ማለት ነው ድግምት እንዴት እንደሚማር ምናምን የተማረው ነገር እዚህ ማለው የለውም ፊል አኺረት አኼራ ላይ የለውም ይህ የተማረው ነገር እዚህ የተማረው ለድግምት ለጥንቆላ የተማረው ነገር ሚን ኸላቅ አኼራ ላይ የመልቅያማ ላይ እጣ የለውም እጣ የለውም ማለት ምንም ነገር አያገኝበትም ያው እንዲያውም ወንጀል ይሆንበታል ነው የሚለው ወንጀል ይሆንበታል እንጂ ምንም ነገር አያገኝም ይላል እሺ እዚህ እንደምታውቁት በአራት ማዕዘን ቅንፍ ሲጽፈው ቅንፍ ላይ ካረገው መትኑ ላይ የለም ማለት ነው መትኑ ላይ የለም እሺ ሱረቱ በቀራ መቶ ሁለተኛው አያት ላይ ነው ይሄ አሁን ያነበብ ነው ወቀውሉ ላህ ተዓላ አሁንም የአላህ ንግግር ነው ዩእሚኑነ አፈን አንድ ንግግር ነው ወቀውሉ ላህ ተዓላ የአላህ ንግግር ነው ዩእሚኑነ ቢልጅብቲ ዩእሚኑነ ያምናሉ ቢልጅብቲ በጥንቆላ ያምናሉ ዩእሚኑነ ቢልጅብቲ በጅብት ያምናሉ በጥንቆላ ከዚህ በፊት ጅብት የሚለውን አሳልፈነዋል ይመጣል አሁንም ማብራሪያው ዩእሚኑነ ያምናሉ ቢልጅብቲ በድግምት ያምናሉ በድግምት ያምናሉ ዩእሚኑነ ቢልጅብቲ በድግምት ያምናሉ ወጣሁቲ በጣዖት ያምናሉ በጣዖት ያምናሉ ይላል እስከዚህ ነው ያለው መትኑ ወየቁሉነ ይላሉ ይላል ለተጨማሪ ከሆናችሁ ነው እዚህ ጋር እንደምታዩ ኪታቡ ላይ በቅንፍ ነገር ካስገባው ጨምሮበት ነው እንጂ መትኑ ዋናው ኪታቡ ላይ የለም ማለት ነው አያቱን እስከዚች ነው ያመጣት ለምን እዚህ ጋር የምንፈልጋት እችን ስለሆነ ወየቁሉነ ይላሉ ሊለዚነ ከፈሩ ለነዚያ ለካዱት ይላሉ ሃኡላኢ አህዳ እነዚህ እኮ እነዚህ የከፈሩት እኮ የተሻሉ ናቸው ሚን ለዚነ አመኑ ካመኑት ይሻላሉ ሰቢላ መንገድ እነዚህ እነማን ናቸው አይሁዶቹ ናቸው ከዚህ በፊት እንደተነጋገር ነው በድግምት ያምናሉ በጥንቆላ ና በጣዖት በጣዖት ያምናሉ ደግሞ ምን ይላሉ እነዚህ የከፈሩት ይሉና ለቁረሾቹ ማለት ነው እነዚህ የከፈሩት እኮ ጣውት የሚያምኑት ከነዚህ ካመኑት ከሙስሊሞቹ ይሻላሉ ይላሉ ያውቁታል እንደማይሻሉ ግን አውቀው ሰው ለማጥመም ማለት ነው አሁን የምናየው ያለ ነው ስለ ያው ድግምት ነው ቃለ ዑመሩ ዑመር ዑመር ሲናገር ምን አለ አልጅብቱ ጅብት የሚለው እኮ ጅብት የሚለው የመጣው ሲሕር ነው አለ ድግምት ነው ሲሕር ነው አለ ገባችሁ ስለዚህ ተፍሲር መጣ ራሱ ማለት ነው ዑመር ተፍሲር ስላደረገው ያው የእሱን ቀጥታ እንወስዳለን አልጅብት ድግምት ማለት ምንድነው ነው ጅብት ማለት ምንድነው ነው ሲሕር ነው ድግምት ነው ማለት ነው ወጣጎቲ እዚህ ጋር ጣጎት የተባለው ምንድነው ነው ጣዖት ያልነው ጣጎት የተባለው ሸይጣን ሸይጣን ነው ማለት ነው እዚህ ጋር ጣዖት የተባለው ማለት ነው ሸይጣን ነው ማለት ነው ሰይጣን ነው ወቃለ ጃቢሩን ጃቢር አለ አጠዋቂቱ ጣዖታት እኮ ኩሉሃ ኩሃን አጠዋቂቱ የሚለውን አሁን ደግሞ ጃቢር ረዲየላሁ አንሁ ሲያብራራ ኩሃኑን ካነ የንዚሉ አለይህም ሸይጣን አለ ኩሃን ናቸው ድግምት እንትኖች ናቸው ጠንቋዮች ናቸው ኩሃን ማለት ጠንቋይ ኩሃኑን ጠዋቂት ማለት እያለ ነው እንግዲህ ዑመር ብን ኸጣብ ጣጉት ምንድን ነው አለ ሸይጣን ነው አለ ጃቢር ደግሞ ምን ሊል ነው ጠዋቂት የሚለውን ኩሃን ድግምተኛ እንትን ነው ጠንቋይ ነው አለ ኮሃን ጠንቋይ ነው ካነ የንዚሉ ይወርድላቸው ነበረ አሊህም በእነሱ ላይ ሸይጣን ሸይጣን ይወርድላቸው ነበረ ለነሱ ሸይጣን ይወርድላቸው ነበረ ጠንቋዮቹ ማለት ነው ከዚህ በፊት ቀርተናል አይደለም ባብ ላይ ጅኒዎች ይደራረቡ ይደራረቡ ይደራረቡና ወደ ደመና ይደርሱና ከዛ መላይኮች ሲያወሩ ይሰማሉ ብለን ከዚህ በፊት ባብ ተነጋግረናል ስለዚህ ይወርድለታል ጠንቋዩ ሲል ይሄ እነዚህን ነው ተቀጣጥሎ ተቀጣጥሎ የሰሙትን ለሱ ይነግሩታል ማለት ነው ለዛ ለጠንቋዩ ኩሃን ማለት ጠንቋዮች ማለት ነው ስለዚህ ጠዋቂት ማለት ጃቢር እንዳለው ጠንቋዮች ናቸው ማለት ነው ጅኒ የሚወርድላቸው ሸይጣን የሚወርድላቸው ፊ ኩል ሐይን ዋሂድ በሁሉም ጎሳ አንድ ነበረ ድሮ ነቢያችን ሰለላሁ ዐለይሂ ወሰለም ከምጣታቸው በፊት አረቦች እያንዳንዳቸው ጎሳ ሁሉ ጠንቋይ ነበራቸው ጠንቋይ በጣም የተስፋፋበት ጊዜ ነበረ በጣም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው ጥርግድግ ያደረጓቸው እሺ ወአን አቢ ሁረይረተ ረዲየላሁ ዐንሁ ስለዚህ ግራ የሚያገባ ነገር የለውም ጠዋቂት ሸይጣንም ይሆናል ጠዋቂት ኩሃንም ይሆናል ገባችሁ ጠዋቂት ብሎ የተጠቀሰው ሰይጣንም ይሆናል ጠንቋይም ይሆናል በኋላ ላይ እንዲያውም ይመጣል ሱሉ ሰላሳ ሞይ ቀርታችሁ ከሆነ አጠዋቂቱ አምስት ናቸው ብሎ እብን ቀይም ነው እብን ተሚያ ሰብስቦ አስቀምጧቸዋል አይደለም ዋናው ምን አለ ሰይጣን አለ ከዛ ብሎ እየጠቀሰ ጠቅሷቸዋል ስለዚህ ጠዋቂት ብዙ ትርጉም ሊኖረው ይችላል ሁሉም ትክክል ነው ማለት ነው ከሰለፎች እስከመጣ ድረስ وعن ابي هريره رضي الله عنه ابو هريره رضي الله عنه እንደዘገበው ደግሞ ان رسول الله صلى الله عليه وسلم قال ነቢያችን صلى الله عليه وسلم አሉ اجتنبوا ተከልከሉ السبع الموبقات ሰባት አጥፊ ነገሮችን ተጠንቀቁ አሉ ነብዩ صلى الله عليه وسلم اجتنبوا ራቁ አያችሁ ራቁ ሲባል ከመከልከልም የበለጠ ነው ማለት ነው ራቁ ሲባል በቃ አለመስራት ብቻ ሳይሆን ወደ እሱ ወደ መስራት የሚወስድ ነገር ሁሉ ራቁ ማለት ነው እጅተኒቡ ራቁ አሰብዕ ሰባት ሙቢቃት አጥፊ ማለት ነው ሙቢቃት አጥፊ ሰባቱን አጥፊዎችን ራቁ አሉ ነቢያችን ስለ ላሁ ሰለም ቃሉ አሉ ያ ረሱላላህ ወማ ሁነ እነማን ናቸው እነዚህ ሰባቱ አጥፊዎች አሉ ሱሐቦቹ ማለት ነው ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ወማ ሁነ እነዚህ ሰባቱ አጥፊዎች እነማን ናቸው ብለው ጠየቁ ሱሐቦቹ ረዲ ላሁ አንሁም ቃለ ከዛ ነቢያችን ስለ ላሁ ሰለም አሉ አሽርኩ ቢላህ በአላህ ማጋራት አሽርኩ ቢላህ በአላህ ማጋራት አያችሁ መጀመሪያ የተጠቀሰው በአላህ ማጋራት ወሲሕሩ ድግምት ወሲሕሩ ድግምት ወቀትሉ ነፍሲ የሰው ልጅን ማጥፋት አለቲ ያቺ ሐረመ አላሁ አላህ እርም ያደረጋትን ኢላ ቢልሐቂ በእውነት ሲቀር በእውነት ሲቀር የሰው ልጅ ህይወትን ማጥፋት አላህ እርም ያደረጋትን የሰው ልጅ ህይወትን ማጥፋት ከአጥፊዎች ነው ማለት ነው ስለዚህ አንዳንድ ሰዎች የሰው ደም ቀላል አድርገው ዝም ብለው ያጠፋሉ ይሄ ትልቅ ወንጀል ነው የማንም ቢሆን በሸሪዓው ባስቀመጠው መሰረት ካልሆነ በስተቀር ማንም ሰው ተነስቶ የማንም ሰው ደም አያፈስም በሸሪዓው ባስቀመጠው ደግሞ ማንም ሰው ተነስቶ እኔ ሸሪዓ ፈጽማለሁ ብሎ ራሱ መተግበር አይችልም የሙስሊሞች አሚር ኖሮ አገር ሲኖር ነው አሚሩ የሚፈጽመው እንጂ እያንዳንዱ እየተነሳ ዝም ብሎ አንድ አካባቢ ወሮ እንደዚህ ያደርጋለሁ ምናምን አይባልም በስርዓት ባለው መልኩ አሚር ኖሮ አገር ኖሮ ነው እንጂ አንዳንድ በአለማወቅ እንደሚሰራው አንዳንድ ቦታ አሁን እንደምትሰሙት በየቦታው ዝም ብሎ እየተነሱ እንትን ማለት ይሄ ከእስልምና አይደለም ወአክሉ ሪባ የሪባን መብላት ወአክሉ ሪባ ሪባ መብላት ማለት ወለድ ማለት ነው ወአክሉ ሪባ ወለድ መብላት እሺ ወአክሉ ማለልየት ማሊል የየቲም ገንዘብን መብላት ወአክሉ መብላት ማሊል የየቲም ገንዘብን መብላት የቲም ማለት በስልምና አባቱ የሞተበት ልጅ ማለት ነው ሴትም ትሁን ወንድ አባቱ የሞተበት አባቷ የሞተ ለአቅመ አዳም ያልደረሰ ወይ ያልደረሰች ማለት ነው ገና ከ14 ከ15 በታች ሆኖ ዋላ አባት ከሞተ ያው የቲም ይባላሉ እናት መሞት የቲም አያስብልም አባትየው ሲሞት የቲም ያስብላል ስለዚህ የእነሱን ገንዘብ መብላት ወተወሊ የውመ ዛሕፊ ወተወሊ መሸሽ የውመ ዛሕፊ በጦርነት ጊዜ የውመ በጦርነት ጊዜ መሸሽ ምን ማለት ነው ለምሳሌ ጃሃድ ወይ ምናምን ጦርነት ሲኖር ሙስሊሞች እየተዋጉ ወደ ኋላ ጀርባ ሰጥቶ መሸሽ ይሄ በጣም ከትልልቅ ከትልልቅ ወንጀሎች ውስጥ ነው ማለት ነው አይቻልም ወቀዝፉ ልሙሕሰናቲ የሚቻልበት ቦታ ምንድነው ጦርነት ወደ ኋላ ማሸግሸግ ለምሳሌ የጦር መሪው አዛዡ የጦርነት ስትራቴጂ ምናምን አድርጎ ኑ ወደ ኋላ ፈግፍጉ ምናምን እያለ ለጦርነት ስትራቴጂ ከሆነ ብቻ ነው እንጂ የሚቻለው መሸሽ አይቻልም ማለት ነው <clears throat> እሺ ከዛ ወቀዝፉ ልሙሕሰናት ወቀዝፍ ማለት መጣል አልሙሕሰናቲ የተጠበቁ አልጋፊላቲ ዝንጎች አልሙእሚናቲ ምእመናን የሆኑ <clears throat> ለሴቶች ነው ወቀዝፉ መጣል ሙሕሰናቲ የተገደቡ የታጠሩ ማለት ነው የተጠበቁ ሴቶች ማለት ነው ከወንጀል ከምናምን የተጠበቁ ንጹህ የሆኑ ሴቶች አልጋፊላት አሁንም እየገለጻቸው ነው እነሱ ሴቶቹን ራሳቸው ምን አለ አልጋፊላት ደግሞ ዝንጉዎች የሆኑ ከወንጀል የዘነጉ ማለት ነው ከመጥፎ ነገር ሁሉ የዘነጉ አልሙእሚናት ሙእሚኖች የሆኑ እነዚህ ባህሪያትን የያዙ ሴቶችን ቀዝፍ ማለት ቀዝፍ ማድረግ ቀዝፍ ማለት ማለት በዝሙት መወንጀል ማለት ነው ለምሳሌ እነሱ የሌሉበት እቺ እኮ እንደዚህ ሰርታል እንደዚህ ሰርታል ብላ ሳትሰራ ንጹህ ሆና እያለች ሙእሚን ሆና እያለ እንደዚህ እንደዚህ ማለት ይሄ ከሞቢቃት ውስጥ አንዱ ነው ማለት ነው ከሰባቱ ሙቢቃት አክረጃው እና ሙስሊም ነው የዘገቡት ይሄ ይሄ የሚባለው ያው ሻዓዎች እንደምታውቁት ከ ይህንን በከፋ መልኩ የሰሩት እነማን ናቸው ሻዓዎች ናቸው ከሙሕሰናት ጋፊላት ሙእሚናት ብቻ ሳይሆን እንዲያውም ከእሙል ሙእሚኒን የሆነችውን የነቢያችን ስለ ላሁ ሰለም ምርጥ ሚስታቸው አኢሸቱ ረዲ ላሁ አንሃ አሁን ድረስ በዚህ በመጥፎ የሚያነሷት አሉ ከሻዎች ማለት ነው እንደዚህ የሚወነጅሏት ይህ ዑለማዎች እንዳሉት ይሄ የእሷ በተለይ እሷን እንደዚህ መወንጀል ግልጽ የሆነ ኩፍር ነው አንድ አሊም ነኝ እያለ መጥቶ እሷን በዚህ የሚያነሳት ካያችሁ ጥርጥር የለውም በነጠላ ራሱ ማስከፈር ለምን በቁርአን ግልጽ መጥቶ አጽድቷታል እንደዚህ ስትታማ በነቢያችን ስለ ላ ሰለም ጊዜ እሳቸው እያሉን ይሄ የተከሰተው ከዛ በኋላ አላህ ቁርአን ነው ከሰባት ሰማይ ቁርአን አውርዶ ይሄ ከዚህ ንጹህ እንደሆነች አላህ የተናገረው ስለዚህ ይህንን መናገር ቀጥታ ቁርአንን ማስተባበል ማስዋሸት ነው ማለት ነው ስለዚህ ይሄ ግልጽ የሆነ ኩፍር ነው ጥርጥር የሌለው አይሸቱ ረዲየላሁ አንሃን የሚያማት ከሰማችሁ ማለት ነው ስለዚህ ከዚህ ሀዲስ ብዙ ትምህርቶች መውሰድ ይቻላል በጣም ትልልቅ ትምህርቶች አሉት እሺ ወአን ጁንደብን መርፉዓን ጁንደብ በዘገበው ደግሞ መርፉዓን ማለት ያው ከዚህ በፊት ነግሬያቸዋለሁ መርፉዕ የሆነ ሀዲስ ማለት ነቢያችን ስለ ላሁ ሰለም ጋር የደረሰ ማለት ነው እሳቸው ያጸደቁት የተናገሩት የሰሩት ያዩት እንደዚህ አይነቱ ማለት ነው ሀዱ ሳሒሪ አሉ ምንድን አለ ሀዱ ሳሒር እኮ ልኩ ወንጀል ቅጣቱ ማለት ነው የሚወሰድበት እርምጃ በርቡሁ ቢሰይፊ በሰይፍ መምታት ነው በርቡሁ ቢሰይፊ በሰይፍ መምታት ነው ረዋሁ ትርሚዚ ስለዚህ የድግምተኛ እርምጃው በስልምና ምንድን ነው በሰይፍ መምታት ነው መግደል ነው ማለት ነው ድግምተኛ በስልምና ጠንቋይና ድግምተኛ ይገደላሉ ማለት ነው وفي صحيح البخاري بخاري بزقبوت رقمو عن بجالة بن عبد, عبد عبدة قال كتب إلينا من على بجالة كتب علينا ከተበ ኢለይና ተጻፈልን ዑመር ብኑ ኸጣብ ዑመር ብኑ ኸጣብ ጻፈልን ደብዳቤ ማለት ነው ረዲየላሁ አንሁ አላህ መልካም ስራውን ይውደድለትና አኔ ቅትሉ ግደሉ ብሎ አዘዘን ኩለ ሳሒርን ሁሉም ድግምተኛ ወሳሒረቲን ሴት ድግምተኛ ስለዚህ ዑመር ብኑ ኸጣብ ምን ብሎ ጻፈላቸው ለነሱ ሴትም ይሁን ወንድ ድግምተኛ ሁሉ ግደሉ ብሎ አዘዛቸው ዑመር ብን ኸጣብ ከዛ ምን አለ ቃለ በጃለተ በጃለ ምን አለ ፈቀተልና ገደልን ሰላሳ ሶስት ሰዋሒረስ ድግምተኞችን ሶስት ድግምተኞችን ገደልን አለ ይህ ሶሐብይ ማለት ነው ከዑመር ደርሷቸው ትእዛዝ ስለዚህ ከዚህ የምንረዳው ደግሞ አንዱ ይገደላሉ ድግምተኞች እና ጠንቋዮች ወሰሐ አን ሐፍሰተ ረዲ ላሁ አንሃ ሐፍሳ ደግሞ ምን አለት ሐፍሳ ብንት ዑመር ብን ኸጣብ ናት የዑመር ብን ኸጣብ ልጅ ናት የዑመር ብን ኸጣብ ሆና የነቢያችን ስለ ላሁ ሰለም ሚስት ነበረች ከነቢያችን ነቢያችን ስለ ላሁ ለ ሰለም ከአራቱም ክለፋው ራሽዲን ጋር ዝምድና ነበራቸው በጋብቻ ማለት ነው አሊ ብን የመጀመሪያው አቡበክር ረዲላሁ አንሁ የአቡበክር ልጅን አይሸቱ ረዲላሁ አንሃ አግብተዋል ነቢያችን ስለ ላሁ ሰለም የዑመር ብን ኸጣብ ልጅ ደግሞ ሐፍሳን ነቢያችን ስለ ላሁ ሰለም አግብተዋል አልይ ብን ዑስማን ደግሞ ዑስማን ብን አፋን ልጃቸውን ድረውለታል ያውም ሁለት ልጃቸውን መጀመሪያ አንደኛዋን ዳሩለት ሩቅያን ይሁን ኡምኩልቱም ከዛ በኋላ ስትሞት ሁለተኛውንም ዳሩለት የዳሩለት ኡሙ ሩቅያን ነው ካልተሳሳትኩኝ ደግሞ አልይ ብን አቢ ጣሊብ ደግሞ ልጃቸውን ዳሩለት ፋጢማን እዚህ አራቱ ሁለፋ ራሽድን የአቡበከርና የአቡበክርና የዑመር ልጆች አግብተዋል ለዑስማንና ለአልይ ደግሞ ድረዋል ማለት ነው ወሰሐ አን ሐፍሰተ ረዲላሁ አንሃ ሐፍሳ ደግሞ ከሷ ተገኝቷል አነ ሐሷ እኮ አመረት አዛለች ቢቀትሊ እንድትገደል ጃሪየተን የሆነች ሴት ልጅ ማለት ነው ለሀለሷ የእሷ ሴት ባሪያ ማለት ነው ሳሐረትካ ድግምት አድርጋባት ማለት ነው ፈቆቲለት ተገደለች ስለዚህ ሀፍሳም የእሷ ባሪያ ድግምት አድርጋባት እንድትገደል አዛ ተገላለች ማለት ነው ምንድን ነው ዑመር ብን ኸጣብ እንዳዘዘው ከሰሓቦችም እንደተገኘው ድግምተኞቹ ያው እንዲገደሉ ታዘዋል ማለት ነው ወከዛሊከ ሰሐ አን ጁንደብ ይሄ ሐዲስም ከጁንደብም ሰሒህ ሆኗል ማለት ነው ከሱም ተዘግቧል ቃለ አሕመዱ አህመድ ደግሞ አሉ ኢማሙ አህመድ ማለት ነው አን ሰላተት ሚን አስሓቢ ነቢ ስለ ላ ሰለም ይህ አሁን የተነገረው ከሁለት ከሶስት ሰሓቦችም ተገኝቷል ከነቢዩ መሐመድ ስለ ላሁ ሰለም ጓዶች ማለት ነው አሁን አሁን ካለፈው ባብ የምንማረው ምንድን ነው የድግምት ማለት ነው ድግምት በስልምና የተከለከለ ነው እዚህ ድግምት የሚማር ሰው ካለ አዱኒያ ውስጥ ድግምት የሚማር አኼራ ላይ አይጠቅመውም ምንም አይጠቅመውም ማለት ነው ስለዚህ ድግምት መማር ለመተው ይሄ ብቻ ይበቃዋል ለምን አይጠቅመውማ ሁለተኛ ድግምት መማር ወንጀል ነው ድግምት መማር ወንጀል ነው አንዱ የአይሁዶች የከፈሩበት አንዱ ምክንያት ምንድነው ድግምት ሲማሩ ነበረ ድግምተኞች ነበሩ ለዛ ነው ነቢያችን ስለ ላሁ ሰለምን ራሱ ደግመውባቸዋል መድኃኒት አድርገውባቸዋል አይሁዶች ያላርጉት የላቸውም ስለዚህ ከዚህ እንድንርቅ እኛ እንማራለን ሌላ ደግሞ ከሰሓቦችም እንደተገኘው ድግምተኞች እንዲገደሉ ታዘዋል ማለት ነው ሞት ነው ፍርዳቸው ጠንቋዮችና ድግምተኞች ድግምተኛና ጠንቋይ ደግሞ እስካልቶበተ ድረስ ከስልምና ያስወጣዋል ለምን አንደኛ ሩቅ አዋቂ ነኝ እያለ ነው ማለት ነው ይብ አቃለሁ እያለ ነው ይብ ደግሞ ከአላህ በስተቀር ሌላ ማንም አያቅም ቁራ ላይ እንደተጠቀሰው ስለዚህ ይሄ ያስከፍረዋል ድግምተኛና ጠንቋይ ደግሞ የሚናገሩት ንግግር ሁሉ ትክክል ነው ብሎ ያመነ የወደፊት የሚመጣውን ሁሉ ያቃሉ ብሎ ያመነ እሱም ራሱ ያው ክፍር ውስጥ ነው ማለት ነው ይህንን ይመስላል እና ደግሞ ሌሎች አብረን ትምህርት የምንወስዳቸው እዚህ ሰባቱ አጥፊዎች የተባሉት ነቢያችን ስለ ላ ስለም እንደጠቀሱት ሽርክ በአላህ ማጋራት ነው መጀመሪያ የጠቀሰው ሁለተኛ ደግሞ ድግምት ነው ሶስተኛ ደግሞ የሰው ልጅ ህይወትን ማጥፋት ነው አራተኛ ወለድ መብላት ነው አምስተኛ ደግሞ የየቲም ገንዘብን መብላት ነው ከዛ ስድስተኛ በጦርነት ጊዜ መሸሽ ሰባተኛ ደግሞ ጥቡቅ ራሳቸውን የሚጠብቁ ሙእሚኖች ሴት ሙእሚኖችን በዚና መወንጀል ይህ ሰባቱ አጥፊ ናቸው ትልልቅ ወንጀሎች ናቸው እነዚህ ስለዚህ ከእነዚህ ራሳችን መጠበቅ ያስፈልጋል ጥያቄ ጎን እየጻፋችሁ እቀጥላለሁ ባቡ በያኑ ሸይኢን باب አሀ አራተኛ باب ነው باب بيان شيء من أنواع السحر። باب አለ بيان ግልጽ ማድረግ አሁን መጀመሪያ ምን ጨረስን አንድ باب አሁን ያለፈው سحر ምንድን ነው የነገረን አይደለም ሲሕራ ተነገረን ምን አይነት ነው እንደሚገደሉና ኩፍር እንደሆነ ምናምን ጨረስን አሁን ደግሞ بيان ግልጽ ማድረግ شيء አንዳች ነገርን من أنواع ከአይነቶች ሽርክ عفوا السحر ድግም የድግምት አይነቶችን ግልጽ እናደርጋለን እዚህ ባብ ላይ ማለት ነው ባቡ በያኑ ግልጽ ማድረግ ሸይን ከአንዳች ነገር ሚን አንዋዒ አሽርክ ምን አንዋዒ ስሕሪ ከድግምት አይነታትን እዚህ የተወሰኑትን ግልጽ እናደርጋለን እንሻ አላህ قال أحمد أحمد على هو هو الإمام أحمد بن محمد بن حنبل الشيباني ታውቋቸዋላችሁ ከአራቱ ኢማም ውስጥ አንዱ ኢማም ናቸው የሐንበልይ መዝሀብ ኢማም አሕመድ ብን ሐንበል ናቸው ሐደሰና እሳቸው ምን አሉ ሐደሰና ሙሐመድ ብን ጃዕፈር ሙሐመድ ብን ጃዕፈር ነገረን አሉ ሐደሰና አውፉን አውፍ ነገረን አለ ሙሐመድ ብን ጃዕፈር አያችሁ የሐዲስ እዚህም በዚሁ ትማራላችሁ እዩት አህመድ ምን አሉ ኢማሙ አህመድ እሳቸው እንግዲህ ኪታብ አላቸው የተጻፈ ኪታብ አላቸው ልክ እንደ ቡኻሪ እንደ ሙስሊም አለ አይደለ እሳቸውም የራሳቸው ሀዲስ የዘገቡበት አላቸው ወደ 36 ሺህ ነው ምናምን ሀዲስ አላቸው እሳቸው ሱነኑ አፎን ሙስነድ አህመድ ይባላል ሙስነድ አህመድ ስለዚህ እሳቸው እዛው ምን ይላሉ ቃለ አህመድ አህመድ ምን ይላሉ እሳቸው ሐደተና ሙሐመድ ብን ጃዕፈር አሉ እሺ ሙሐመድ ብን ጃዕፈር ነገረን አሉ ከዛ ደግሞ ሐደተና አውፉን አለ መሐመድ ብን ጃዕፈር ደግሞ ቀጥሎ እሱ ምን አለ ሐደተና አውፍ አውፍ ነገረን አለ ከዛ ደግሞ አውፍ ምን አለ አን ሐያ ሐያን ብን አላ አለ አውፍ ደግሞ ከማን የወሰደው ሐያን ብን አላ ከሚባል ሰውዬ ከዛ ሐያን ብን አላም ደግሞ ምን አለ ሐደተና ቀጠን ብኒ ቀቢሳ አለ ቀጠን ብኒ ቀቢሳ ነገረን አለ አያችሁ እየቀጠለ ነው ቀጠን ብኒ ቀቢሳ ደግሞ አን አብ ከአባቱ ወሰደ አባቱ ደግሞ ከማን አነሁ ሰሚዐ ነቢየ ለ ላሁ ለ ሰለም ነቢያችን ለ ላሁ ለ ሰለምን ሰምቷቸዋል እያችሁ አይደለም አሁን ይሄ አንድ ምሳሌ ነው ሀዲሱን ሙሉን አመጣላችሁ ከዚሁ ትማራላችሁ የሐዲስ እውቀት እንደዚህ ነው ማለት ነው ኢማሙ አህመድ እናቃቸዋለን ሐዲሳቸው ኪታባቸው እየተጻፈ ነው እሳቸው እናቃቸዋለን ከዛ በኋላ ደግሞ እነ መሐመድ ብን ጃፈር እዚህ የተጠቀሱ ስሞች ሁሉ በታሪክ የታወቁ ስማቸው የታወቁ መቼ ተወልደው መቼ እንደሞቱ የት ሀገር እንደኖሩ ወዴት ሀገር እንደተሰደቱ ታሪካቸው የሚታወቅ ነው ገባችሁ ስለዚህ እያንዳንዳቸው ይመረመራሉ ማለት ነው ይሄ ሰውዬ ይሄኛውን አግኝቶታል ወይ ይሄ ሰውዬ እውነተኛ ሰው ነው ወይ እንደዚህ እየተባለ ነው ሀዲስ የሚመረመረው እሺ አንዳንድ ሰዎች እንዳይፈትኗችሁ ነው ይህንን መነግራችሁ ምን ይላሉ ሀዲስ ምን ታውቆ ምን ምናምን ሊሏችሁ ይችላሉ ግን መሰረት ያለው የተረጋገጠ ነገር ነው እንጂ ያሉ ባልተወሪ አይደለም ሀዲስ ማለት የተረጋገጠ ከነቢያችን ስለ ላ ስለም በትክክል የመጣ ነው ሶሒህ ከሆነ ማለት ነው ተግባባን አይደለ ስለዚህ እንደዚህ ብሎ የመጣ ነው አነሁ ሰሚዐ ነቢያ ስለ ላሁ ለ ሰለም ነቢያችን ስለ ላሁ ለ ሰለምን ሰምቻቸዋለሁ አለ ቃለ ኢነ ልዒፋየተ ዒፋያ እኮ ወጠርቀ ጠርቅ ወጠይረተ ጠይር ሚን ልጅብቲ ከድግምት ነው አሉ ሶስቱን ይመጣላቸዋል ሶስቱንም እናብራራቸዋለን ዒፋያ አሉ ጠርቅ ጠይራ እነዚህ ሶስቱ ሚነል ጅብቲ ከድግምት ናቸው አሉ ጅብት ያለው ቅድም ስናብራራ ዑመር ብን ኸጣብ በተናገረው ጅብት የሚለው ምንድን ነው ብለናል ሲሕር ነው ብለናል አይደለም ስለዚህ ጅብት ሲል እዚህ ድግምት ነው ስለዚህ አሁን ሶስቱ የተጠቀሱት ነገሮች ድግምት ናቸው ማን ዒፋያ ጠርቅና ጠይራ አሁን እነሱን እዬ ቃለ አውፉን አውፉ ሲናገር ምን አለ አልዒፋያተ አልዕያፈቱ ዕያፈቱ የሚለው ዕያፈቱ የሚለው ዘጅሩ ጠይሪ አለ ወጠርቁ እሺ منال إن عفايا آه. ماشي عفوا ماشي زجر الطير للتشاؤم أو تفاؤل آه، فعند العرب قواعد دمت السماء على الليلة አንድ ጊዜ ላስተካክለው እሺ فعند العرب እንቀጥላለን وهي زجر الطير للتشاؤم أو تفاؤل فعند العرب قواعد في هذا الأمر لأن زجر الطير له أقسام لنا فتارة يزجرها للصيد كما قال أهل العلم في الباب الصيد إن تعليم الطير بأن ماشي ምንድነው በወፎች ነው ይሄኛው ኢፋያ የሚለው በወፎች የሚ በወፎች ነው እንትን የሚሉት የሚደነጉ አፎን የሚጠነቁሉትኝ በወፍ የመጠንቆያ መንገድ ነው አንዱ ኢፋ ኢፋያ የሚለው ማለት ነው ዒያፋ አፎን ዒያፋ የሚለው በወፍ የሚጠነቁሉት ነገር ነው በወፎች ተፋኡል ያደርጋሉ በወፎች ምን ይላሉ መሰላችሁ ይሄ ዘጅሩ ጠይሪ ማለት ምንድነው ያፋ ብሎ ዘጅሩ ጠይሪ አለ የወፍ በወፍ መጠንቆል ማለት ነው ምንድነው ለምሳሌ ወደዚህ ወፎች ሲበሩ ወይ ደግሞ ወደዚህ ሲሄዱ ባበራራቸው ባላቸው ድምጽ በተለያዩ ነገሮች እንትን ይላሉ ይጠነቁላሉ ማለት ነው ለምሳሌ በዚህ ከበረሩ ዘንድሮ ምርታማ ይሆናል ይሉ ይችላሉ በዚህ ከሄዱ ዘንድሮ መንገድ ንግድ ብንወጣ አይሳካልንም ይላሉ የሆነ እንደዚህ አይነት ነገሮች የሚሉት ነው እነሱ ገባችሁ ዒያፋ የሚለው ወጠርቁ ጠርቁ ማለት ደግሞ ጡን ይኸጡ ቢልአርዲ ምድር ላይ የሚሳል ነው ኸጡን መስመር ነው ይኸጡ የሚሰመር ቢልአርዲ ምድር ላይ ምድር ላይ ይስሉና የሚጠነቁልበት ዘዴ ነው አንዱ ደግሞ ወጠርቆ ጠርቆ ማለት ምድር ላይ የሳሉ የሚጠነቁሉበት ነው እሺ እሺ ከዛ ይሄኛው ወጠይራ የሚለው ደግሞ ወጠይራታ አንድ ነው ይሄኛው ወፍ ነው ይሄኛውም በወፍ ተደግሞ በወፍ ተጠቅመው የሚጠነቁሉበት ነው ወጠይራ የሚለው ሚነል ጅብቲ አሉ ነቢያችን ስ ሰለም እነዚህ ሶስት የጠቀሱት ሚነል ጅብቲ ከድግምት ናቸው ሶስቱም ሚነል ጅብቲ ከድግምት ውስጥ ናቸው طيرة የሚለው ኢንሻአላህ ቀጣይ باب ይመጣለታል ይብራራል እዛ ላይ ሌላ ላይ ራሱ ማለት ነው قال عوف አውፍ ሲናገር ምን አለ አዎ አሁን የቀረ ነው አፈን ወልጅብቱ ጅብት ማለት قال الحسن ሐሰን ሲናገር رنة الشيطان إسناده جيد إسناد ጥሩ ሰነድ ጥሩ ሰነድ ነው ይላል رنة الشيطان ነው አለ እዚህ ጋር جبت የሚለውን رنة الشيطان አለ ምን ማለት ነው وحي الشيطان ማለት ነው የሸይጣን ወህይ የሚያወርደው ማለት ነው ንግግሩ የሸይጣን ዋሂ ነው ማለት ነው የሸይጣን ንግግር ነው ያው ይሄንን ማያያዝ ይቻላል ችግር የለውም ጅብት ማለት ድግምት ነው ብለናል ያው ድግምተኛ ደግሞ ከማን ነው የሚሰማው ከሸይጣን ነው ተቀጣጥሎ የሚሰሙት አይደለ ከሸይጣን ነው የሚያመጡት የተለያየ ንግግሮችም ስለዚህ የሸይጣን ዋሂ ነው ቢባልም ችግር የለውም ማለት ነው ገባችሁ ሚያያዝ ነው ጅብት ሲል አንድ ቦታ ድግምት ቢላችሁ አንድ ቦታ ረነተ ሸይጣን ቢላችሁ ረነቱ ሸይጣን አንድ ቦታ እንትን ቢል የሚያያዝ ነው ሁሉም ተመሳሳይ ነው አንዱኛው አንደኛውን ስተት አያስደርገውም ሁሉም ትክክል ነው እዚህ ጋር ገብቷችኋል አይደለም እሺ ወሊአቢ ዳውድ ወነሳኢ ወብኒ ሕባን እነዚህ ደግሞ አቡ ዳውድ እና ነሳኢ የዘገቡት ነው ወይም ሕባን እነዚህ ሁሉ ሐዲስ ዘጋቢዎች ናቸው እሺ አቡ ዳውድ ታውቁታላችሁ ነሳኢ አለ እነዚህ ሁሉ ኪታቦች ሐዲሶች ጽፈው ያለፉ ትልልቅ ኢማሞቻችን ናቸው ወብን ወብን ሕባንም እንደዛው ፊ ሰሒሒ በሰሒሓቸው ላይ المسند من هلا وعن ابن عباس رضي الله عنه ابن عباس دمو الله ملكم سيروني دلتنا قال آل قال رسول الله صلى الله عليه وسلم نبياتين صلى الله عليه وسلم من قالوا መን ተበሰ የተማረ ሹዕበተን ትንሽ የሆነች ክፍል ማለት ነው ሚን ኑጁሚ ከከዋክብት ከከዋክብት የተወሰነች ክፍሏን የተማረ ፈቀድ ቀተበሰ በእርግጥም ተምሯል ሹዕበተን ሚነ ስሕሪ ከድግምት የሆነን ክፍል ተምሯል ዛደ ማዛደ ሲጨምር ይጨምራል ይላል ስለዚህ ምንድነው ነው ኢቅተበሰ የሚለው ተዓለመ ለማለት ነው መን የቅተበሰ መን ተዓለመ የተማረ ማለት ነው ሹዕበተን የሆነ ክፍልን ማለት ነው ሚን ኑጅሚ ከከዋክብት ከከዋክብት የተወሰነ ክፍልን የተማረ ፈቀድ የቅተበሰ በእርግጥም ተምሯል ሹዕበተን ሚነ ሲሕሪ ከድግምት የተወሰነች ክፍልን ተምሯል ዛደ ሲጨምር ይጨምራል ምን ማለት ነው የከዋክብቱን ትምህርቱን ሲጨምር የድግምት ትምህርቱም ይጨምራል ማለት ነው ምንድን ነው ከዚህ የምንማረው ያው ድግምት ብዙ ጊዜ ሲደረግ አንዱ የሚደረግበት ዘዴ ምንድን ነው የከዋክብት ቆጠራ ነው የከዋክብት ቆጠራ ነው ስለዚህ የከዋክብት ቆጠራ መማር አያስፈልግም ማለት ነው አንዳንዶቹ በእርግጥ ለምሳሌ የከዋክብት ቦታ መማር ለአቅጣጫ ለማወቅ ምናምን ይቻላል ያሏሉ ያው ለአቅጣጫ ለምናምን ከሆነ አላህም ለዛ ነው ያመጣቸው ችግር የለውም ግን በደንብ አድርጎ መማሩ አንዳንዶቹ ለእንትን ስለሚጠቀሙበት ለድግምትና ለጥንቆላ ለምናምን የተወደደ አይደለም ማለት ነው እነሱም በተማረ ቁጥር ድግምት እየተማረ ነው ያለው ማለት ነው ድግምት ደግሞ ህክሙን አሁን ካለፈው ባብ ተምረናል ደግሞ በአዲስ ዘመናዊነት መጥቷል የድሮ ብቻ ሳይሆን አሁንም በዘመናዊነት መጥቷል ለምሳሌ ጋዜጣ ላይ ይወጣና በእንትን ይላል በዚህ በዚህ የተወለደ ለምሳሌ በዚህ ወር የተወለደ የዚህ ኮከብ በዚህ ኮከብ የተወለደ ነው ስም ይሰጧቸውና በዚህ የተወለደ እንደዚህ ነው ስለዚህ አንተ ለወደፊት ምን ትሆናለህ ስኬታማ ሰውን ትሆናለ ወይ ተጫዋች ሰው ነው ወይ እንደዚህ አይነት ሰው ነው ወይ ቁጡ ሰው ነው ምናምን ብሎ ጋዜጣ ላይ ይወጣል ቅርብ ጊዜ እኔ እኮ አይቸዋለሁ ቅርብ ጊዜ ማለት ነው ስለዚህ ይሄ ራሱ ከዛው ነው ይሄ የሚመደብ ነው ዘመናዊ ሆኖ በጋዜጣ ወጣ በቴሌቪዥን ተለጠፈ ምናምን ትርጉም የለውም ስለዚህ ከእንደዚህ መጠንቀቅ አለብን ማለት ነው ሸር ነገር ደግሞ ከሩቁ ሲታይ የሆነ እንትን ይመስላል ግን ሲመጣ አያስታውቅም አብሮ ሲቀላቀል አያስታውቅም ስለዚህ ራሳችን መጠንቀቅ አለብን ጋዜጣ ላይ ምናምን ስናይ ልጆቻችን ምናምን ወንድሞቻችን ወይ ታናሽ የሆነ ይሁን እነሱ ጋዜጣ ላይ የተዋለ ለጨዋታም ስላየሁ ነው ለጨዋታ ተብሎ ለምሳሌ አንተ በምንድን ነው የተወለድከው ይላሉ በዚህ ወር አሀ አንተ የዚህ ኮከብ ነው በዚህ ዘመን ነው ኮከብ ነህ ስለዚህ ለወደፊት እንደዚህ ትሆናለህ ለጨዋታም ለቀልድም ይሄ አያስፈልግም ማለት ነው ይሄ ምክንያቱም በኩፍርና በሽርክ ጨዋታ የለም ራሳችን መጠበቅ አለብን በአዲሱ የመጣውን በዛው እንድታውቁት ነው رواه أبو داود وإسناده صحيح أبو داود يزقبت حديث دمو صحيح نو وللنسائي نسائي بزقبت من حديث أبي هريرة رضي الله عنه أبو هريرة يزقبت حديث نو دقما هون نسائي ناتشو يزقبت عفوا من عقد عقدة ماسر يسر የሆነ መንዓቀደ ያሰረ ዑቅነትን እስርን እስርን ያሰረ የሆነ ነገር ያሰረ ማለት ነው ባጭሩ አረብኛ አነጋገር ከዚህ በፊት እንደነገርኳችሁ መሄድን የሄደ ይላሉ መራመድን የተራመደ ይላሉ ስለዚህ መንዓቀደ አቅደተን ማለት ማሰርን የሆነ እስርን ያሰረ ሰው ثم ነፈተ ፊሃ ከዛ እሷ ላይ የተነፈሰ ثم ነፈተ ፊሃ ከዛ እሷ ላይ የተፋ አፎን እሷ ላይ የተፋ ፈቀድ ሰሐረ በእርግጥም ደግሟል በእርግጥም ደግሟል በእርግጥም ድግምት ሰርተዋል ስለዚህ ገመድ ላይ እንደሚያደርጉት የድግምት አይነት ነው ደግሞ ገመድ ላይ ያስሩና አያቸው አይደለም ባቡ ምንድነው ያለው የድግምት አይነቶች አይደለ ግልጽ የሚያደርግልን አሁን የድግምት አይነቶች እየነገረን ነው ስለዚህ ገመድን አስሮ ቋጥሮ ማለት ነው ገመድን ቋጥሮ እቺ ጫፍ ቁጥር አድርጎ እሷ ላይ የተፋ በእርግጥ ምን አድርጓል ድግምት ሰርቷል ወመን ሰሐረ ድግምትን የሰራ ደግሞ ወመን ሰሐረ ድግምትን የሰራ ፈቀድ አሽረከ ሽርክ ሰርቷል አያችሁ ወመን ሰሐረ ስሕርን የሰራ ወይ ደግሞ ድግምትን የሰራ ፈቀድ አሽረከ በእርግጥም ሽርክን ሰርቷል ወመን ተዓለቀ ሸይአን ወመን ተዓለቀ ያንጠለጠለ ሸይአን የሆነ ነገር ያንጠለጠለ አንዳችን ነገር ውኪለ ኢለህ ወደሱ እንዲመካ ወደሱ እንዲጠጋ ይደረጋል እሱ ደግሞ አይጠቅመውም አይደለ ከአላህ በስተቀር ሌላ ደግሞ ለሰውየው የሚጠቅመው ነገር የለም እሺ وعن ابن مسعود رضي الله عنه ابن مسعود عبد الله بن مسعود نو سيناجر أن رسول الله صلى الله عليه وسلم قال نبياتين صلى الله عليه وسلم بلوال على هلا عفوا على هل أنبئكم ما العضة على ألو على مالت عند سو يبلت أنت እንዲሰጠው የበለጠ አትኩሮ እንዲሰጠው ሲፈለግ አላ ይላሉ አዋጅ ስሙ አትኩረት እንዲሰጠው ነው ሀል ኡነቢኡኩም ልንገራችሁ ወይ ሀል ኡነቢኡኩም ልንገራችሁ ወይ መልዓባህ አልዓባህ የሚለው ምን እንደሆነ ልንገራችሁ ወይ አሉ ነቢያችን ስለ ላ ሰለም አልዓባህ ምን እንደሆነ ልንገራችሁ ወይ አባህ ማለት በራሱ ጎጂ ነገር ማለት ነው አባህ ማለት የሚጎዳ ነገር ማለት ነው على وزن من الال بمعنى القطع واما العضاء على وزن عدة فانها تفريق ስለዚህ ምንድነው አባ የሚለው የሚቆርጥ ነገርና የሚለያይ ነገር ማለት ነው መልዓባ አባ ማለት በራሱ በቋንቋ ሲተረጎም ምንድን የሚቆርጥ ነገር ወይ የሚለያይ ነገር የሚቆርጥ ወይ የሚለያይ ነገር ሰለላሁ ዐለይሂ ወሰለም አባ ማለት ምን እንደሆነ ታቃላችሁ ወይ አሉና ከዛ ራሳቸው ቀጥለው ምን አሉ ነሚማ አሉ ነሚማ ነው ወሬ ማቀባበል ነሚማ ነው አሉ ነሚማ የሚለውን ደግሞ ራሳቸው መልሰው አብራሩት ምን አሉ አልቃለቱ በይነናስ በሰዎች መካከል ወሬ ማቀባበል እገሌ እንደዚህ አለ እገሌ እንደዚህ አለ እገሌ እንደዚህ ብሎ እንደዚህ ሆነ ምናምን እያሉ ወሬ ማቀባበል ነው ማለት ነው ማለ <clears throat> እሺ ምን አሉ ሀል ኡነቢኩም አላ ስሙ አዋጅ ስሙ ሀል ኡነቢኩም ልንገራቸው ወይ መልዓባ ማለያየት መቁረጥ ምን እንደሆነ ልንገራቸው አሉ ከዛ ምን አሉ ይሄ ነሚማ እሷ ምንድናት ነሚማ ናት አልቃለቱ ሲያብራሯት ምን የሚመምን አሉ አልቃለቱ ማቀባበል በይን ናስ በሰዎች በሰዎች መካከል እገሌ እንደዚህ አለ እገሌ እንደዚህ አለ እገሌ እንደዚህ ሆነው እንደዚህ አለ ብሎ ወሬ ማቀባበል ይላሉ ረዋሁ ሙስሊም ሐዲሱን ሙስሊም ነው የዘገቡት ወለሁማ አን ብን ዑመር ረዲ ላሁ አንሁማ አብደላህ ብን ዑመር ሲናገር ምን አለ አነ ረሱላ ላ ለ ላ ሰለም ቃለ ነቢያችን ስለ ላሁ ሰለም እንዲህ ብለዋል ኢነ ሚን ልበያኒ ለሲሕር አሉ ኢነ ሚነል በያዲ ከንግግር ውስጥ እኮ ለሲሕር ድግምት አለ አሉ ትክክል ነው ከንግግር ውስጥ ድግምት አለ ሰው አንዳንድ ሰው ሲናገር ድግምተኛ አነጋገር የሚናገር አለ ማለት ነው ምንድነው በጣም ሐቀን አስለን የሚናገረው ንግግር ባጢል ሆኖ እያለ ውሸት ሆኖ እያለ ግን የሚያሳምን ንግግር የሚናገር ሰው አለ ገባችሁ ስለዚህ እንደዚህ አይነት ንግግር ድግምት አይነት ንግግር ይባላል እዚህ ያው የንግግርም ድግምት አለ ያለ ስለዚህ ይህ ባብ አለቀ ምንድን ነው የምንለው በአጠቃላይ ወደ ኋላ ትመልሼ ይህ ባብ የሚነግርን የድግምት አይነቶች ናቸው የድግምት አይነቶች ናቸው አንደኛ አሁን የተወሰኑትን ዝም ብለን እያየናቸው እንሄዳለን የድግምት አይነቶች ስንጠቅስ አንደኛ በወፍ ማመን ለምሳሌ ወፉ ሲበራይት ወደዛ ይቀናናል ወደዚህ ሲሄዱ እየሄዱ አይቀናንም ዛሬ ትርፋማ ይሆናል ምናምን ይሄ አንድ ነው በወፍ ሁለተኛ መሬት ላይ እየሳሉ ስዕላ ስዕል እየሳሉ እንደዚህ ይሆናል እንደዚህ ይሆናል እንደዚህ ይሆናል ብሎ መጠንቆል መድገም ስለዚህ ይህም ራሱ አንድ ከድግምት የሚመደብ ነው ማለት ነው አንደኛ የሸይጣን وحي ደግሞ ብለናል ሸይጣን የሚያወርደው ለጠንቋዮቹ ማለት ነው ወይ ለድግምተኞቹ ሶስት አራተኛ ደግሞ ከዋክብት መማር በከዋክብት የሚደገም ድግምት አለ ማለት ነው በከዋክብት የሚደገም ድግምት አለ አምስተኛ ደግሞ የተማርነው ገመድ ማሰር ገመድ እየታሰረ የቋጠሩ የተቋጠረው ገመድ ላይ መጥፋት ይሄ ደግሞ ሌላ የድግምት አይነት ነው ማለት ነው ይሄ ሌላ አይነት የሌላ የድግምት አይነት ነው ሌላ ደግሞ እዚህ ጋር ደግሞ ያመጡትኝ ንግግር ነው አንዱ ንግግርን አንዳንድ ሰዎች ንግግር እንደ እንትን አለ ማለት ነው እንደ ድግምት አይነት ንግግር አለ ማለት ነው ኃይለኛ ንግግር ሆኖ ሀታ የተሳሳተ ንግግር ሆኖ በሰዎች ላይ ግን ተጽዕኖ የሚያደርግ ንግግር አለ ማለት ነው ስለዚህ ንግግሩ ያው ስተት ሊሆን ይችላል ሰውየው እንደ ሰውየው ነው ማለት ነው እዚህ ሸህ ሲናገሩ ምንድን ያሉት ንግግሩ ያው ትክክል ስህተት ሊሆን ይችላል ግን አነጋገሩ የሰውየው አነጋገር ግን እንደዛ እንደዛ አይነት ስም ያሰጠዋል ማለት ነው እንግዲህ እሺ አንድ ባብ እንጨምራለን ኢንሻአላህ ያው ቶሎ እንትን ለማለት ባቡ ባብ ማጃ የመጣ ፊል ኩሃኒ ወናህዊሂም አሁን ደግሞ ስለ ጠንቋዮችና ወናሆይም እነሱን የመሳሰለ ነው ደግሞ አሁን ባቡ ማጃ የመጣ ፊልኩሃኒ ኩሃኖች ጠንቋዮች ወናሁይህም እነሱን ደግሞ የመሳሰለ እስካሁን ስናወራ የነበረው ድግምተኞች ጨረስን ባብ ላይ ሁለተኛ ደግሞ የድግምተኛ አይነቶችን አወራን አሁን ደግሞ ጠንቋዮችንና እነሱን የመሳሰለ እናወራለን ረዋ ሙስሊሙን ሙስሊም ዘገበ ፊ ሰሒሒ በሰሒሑ መጽሐፍ ላይ አን ባዕድ አዝዋጅ ነቢይ ስለ ላ ሰለም የሆኑ የነቢያችን ስለ ላ ሰለም ከነሱ ውስጥ ማለት ነው ከነቢያችን ስለ ላ ሰለም ሚስቶች ውስጥ ከነሱ ውስጥ ከነሱ ዘግቦ ማለት ነው እነሱ ደግሞ የነቢያችን ሚስቶች ከማን ዘግበው ነው አኒ ነቢይ ስለ ላሁ ለ ወሰለም ከነቢያችን ስለ ላ ሰለም ከባላቸው ማለት ነው አነሁ ቃለ እሳቸው ነቢዩ ሙሐመድ ስለ ላ ሰለም ብለዋል መን አተ አራፈን አራፍ ወደ አራፍ የሄደ እኮ አራፍ ማለት ያው ድግምተኝ ጠንቋይ ማለት ነው ኩሃን አራፍ የሚለው ልዩነታቸው ወደ ኋላ ባብ ላይ ይብራራላችኋል ግን አሁን ዝም ብላችሁ ያው ጠንቋይ በሉት መንአት አራፈን አራፍ ጠንቋይ ጓይ የመጣ ፈሰአለሁ ከዛ የጠየቀው አንሸይን ስለሆነች ነገር የጠየቀው አያችሁ መንአት አራፈን ጠንቋይ ጋር ሄዶ ፈሰአለሁ ከዛ የጠየቀው አንሸይን ስለሆነ ነገር የጠየቀው ፈሰደቀሁ ከዛ ካመነው ቢማ የቁሉ በሚለው ነገር ያመነው ለም ትቅበል ለሁ አትቀበልም ሶላቱ ሶላቱ አትቀበልም አርበዒነ የውመን አርባ ቀን ሙሉ ሶላቱ ተቀባይነት አትኖረውም ማለት ነው ሄዶ ጠንቋይ ጋር ሄዶ ጠንቋይ የሚለውን የሰማ እውነት ነው ያለ ማለት ነው እሺ እሺ እንቀጥል ወአን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ ምን አለ አን ነብይ ሰለላሁ ዐለይሂ ወሰለም ቃለ ነብያችን ሰለላሁ ዐለይሂ ወሰለም ብለዋል መን አታ ካሂነን መንአታ ካሂንን ጠንቋይ ጋር ሄደ መንአታ ካሂንን ጠንቋይ ጋር ሄዶ ፈሰደቁሁ ቢማ የቁል በሚለው በሚናገረው ንግግር ካመነው ፈሰደቀሁ ቢማ የቁል በሚለው ንግግር ካመነ ፈቀድ ከፈረ በእርግጥም ከፍሯል ክዷል ቢማ ኡንዚለ አላ ሙሐመድን ለ ላሁ ወሰለም በነቢያችን ለ ላሁ ወሰለም በወረደው ላይ ክዷል አሉ ነቢያ ስ ላ ስለም ስለዚህ እዚህ ጋር ደግሞ መናት አካሂንን ጠንቋይ ጋር የሄደ ፈሰደቀሁ እውነት ያለ ቢማ የቁሉ በሚለው ጠንቋዩ በሚለው እውነት ያለ የተቀበለ ፈቀድ ከፈረ ክዷል ከፍሯል ቢማ ኡንዚለ አላ ሙሐመድን ስለ ላሁ ሰለም ነቢያችን ስለ ላሁ ሰለም በወረደው ላይ በእርግጥም ክዷል ይላል እሺ ወሊአርባዓትን ወሊልአርባዓ ወልሐኪም አርባዓ አራቱ ሲባል ያው ካልሳሰ ሱነን ነሳኢ ሱነን ነሳኢ ኢብን ማጃ አቢ ዳውድ አቡ ዳውድ እና አራቱ ሱነኖች ማለት ነው وللأربعة والحاكم حكيم وقال صح وقال صحيح على شرطهما በእነሱ ሸርጥ ደግሞ ሰሒህ ነው በቡኻሪና በሙስሊም ማለት ነው አን አቡ ሁረረተ ረዲ ላሁ አንሁ አቡ ሁሬራ ነው የዘገበው ሐዲሱን መን አተ አራፈን አራፍ ጋር የሄደ ጠንቋይ ጋር የሄደ አው ካሂንን ወይም ደግሞ ጠንቋይ ካሂንን አራፍ ይመጣላቸዋል ልዩነቱ ለጊዜው ዝም ብላችሁ ጠንቋይ በሉት ፈሰደቀሁ ከዛ ያመነው ቢማ የቁሉ በሚለው ነገር ያመነው ጠንቋይ ጋር ሂዶ በሚለው ነገር ያመነ ፈቀድ ከፈረ በእርግጥም ክዷል ቢማ ኡንዚለ አላ ሙሐመድን ለ ላሁ ለ ወሰለም በነቢያችን ለ ላ ሰለም በወረደላቸው በመጣላቸው ነገር ላይ ክዷል ከፍረዋል አሉ ወሊአቢ አላ ቢሰነድን ጀይድ አቢ አላ በዘገበው ደግሞ ቢሰነድን ጀይድ ጥሩ በሆነ ሰነድ አን ብን መስዑድን ከአብደላህ ብን መስዑድ ማለት ነው መውቁፈን መውቁፍ ነው ካላችሁ ምን ለማለት ነው ንግግሩ የሶሓብይው ንግግር ነው ማለት ነው መውቁፈን ካላችሁ የሶሓባ ስም ጠቅሶ ንግግሩ የማን ነው የነቢያችን ስለ ላሁ ሰለም ሳይሆን የሶሓብይው ንግግር ነው ማለት ነው በዚህ አሁን ያለፈው አለ አይደለ ነቢያችን ተናገሩት ብለን ابن مسعود ተናግሮታል ማለት ነው አዎ وعن عمران بن حسين رضي الله عنه عمران بن حسين ደግሞ ሲናገር مرفوعا አያችሁ مرفوعا ካለ ግን የማን ንግግር ነው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው ለማለት ነው ወይ እሳቸው ያጸደቁት ነው ወይ ደግሞ እያዩ ያልከለከሉት ነገር እንደዚህ አይነቱ ነው ወይ እሳቸው የሰሩት ለይሰ ሚና አሉ እሳቸው ለይሰ ሚና ከኛ አይደለም መን ተጠየረ በገድ ያመነ አው ቱጥይረ ለሁ ወይ ደግሞ ገድ የተደረገለት እሺ እሺ አንድ ጊዜ አው ቱጥይረ ለሁ አለና አመረ من يتطير له مثل أن يأتي شخص ويقول سأسافر إلى مكان فلاني وأنت صاحب الطير وأريد أن أوكي من دون መን ተጠየረ በገድ ገድ ያመነ ማለት ነው ለይሰ ሚና አሉ ከኛ አይደለም መን ተጠየረ በገድ ያመነ አውቱ ጥየረ ለሁ ወይ ደግሞ ለሱ ገድ የተደረገለት ለምሳሌ ምን ይላል አሁን ሼክ እንደጠቀስኩት ይሄድና አንድ ቦታ ለምሳሌ ይሄድና አንድ ቦታ ምን ይላል እኔ እንደዚህ ላረጋ ስቤያለሁ አንተ ደግሞ ገድ በምናም በማወቅ ጥሩ ሰው ጎበዝ ነህ ስለዚህ እንደዚህ ወፍ እንደዚህ በትንልኝና ወይ የሆነ ነገር አርግና እስቲ ይቀናኛል አይቀናኝም እስቲ ንገረኝ ይለዋል ይሄ ሌላ ሰው ገድ እንዲያደርግለት ሄዶ ጠየቀ ማለት ነው ስለዚህ አውቶ ተጠየረ የተባለው እሱ ነው አንደኛ የመጀመሪያው ተጠየረ ማለት በራሱ በገድ ያመነ በራሱ ለምሳሌ ፊት ለፊቱ ጥቁር ድመት ሲያልፍበት ምን ይላል ኦ ዛሬ አይቀናኝም ብመለስ ይሻለኛል ብሎ ይመለሳል እንደዚህ አይነት ማለት ነው አውቶ ጥየረ ለሁ ደግሞ ቅድም እንዳልኩት ሰው ጋር ሄዶ እንዲህ ገድ እንዲደረግለት የጠየቀ ማለት ነው ለይሰሚና አሉ ከኛ አይደለም አሉ አው ተካህነ ወይ ደግሞ የጠነቆለ አው ቱኪሂነ ለሁ ወይ ደግሞ የተጠነቆለለት አው ሰሐረ ወይ ደግሞ የደገመ አው ሱሒረ ለሁ ወይ ደግሞ በሰዎች ተጠቅሞ ያስደገመ ያችሁ እሺ ወመን አታ ካሂነን አሉ ከኛ አይደለም ብለው ጨረሱ ምን አይነቱ ለይሰ ሚና ከኛ አይደለም ምን ተጠየረ በገድ ያደረ ያመነ አው ተጠየረ ለሁ ወይ ደግሞ ገድ የተደረገለት አው ተካሃነ የጠነቆለ አው ተኪሂነ ለሁ ወይ ደግሞ ያስጠነቆለ አው ሰሐረ የደገመ አው ሰሒረ ለሁ ወይ የተደገመለት እነዚህ ሁሉ ከኛ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም ወመን አታ ካሂነን አሉ ከዛ ቀጥለው ወደ ጠንቋ የሄደ ፈሰደቀሁ ቢማ የቁሉ በሚለው ያመነ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለ ላሁ ለ ወሰለም በነቢያችን ሰለ ላሁ ወሰለም በወረደው ላይ ክዷል በእርግጥም ወመን አተ ካሂነን ወደ ጠንቋይ የሄደ ፈሰደቀሁ ቢማ የቁል በሚለው ነገር ላይ ያመነ ሰው ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለ ላሁ ወሰለም በነቢያችን ሰለ ላሁ ወሰለም በወረደው ላይ ክዷል አሉ ورواه الطبراني في الأوسط بإسناد حسن من حديث ابن عباس دون قوله ومن آت عرافا إيه دمو يهون يالفون حديث طبراني يراساتشو زقبوتال طبراني زقبوتال من آت عرافا كملو سيأكاتو ምን አተዓራፋን የሚለውን ሳያካቱ ከታች የመጣውን ሳያካቱ ይው እዚህ ጋር ምን አተካሂነን ይላል አይደለ ከዚህ በኋላ ሁለተኛ ክፍል እሱን ሳያካቱ እሳቸው ዘግቦታል ሐዲሱን ማለት ነው ግማሹን ሐዲስ ዘግቦታል ጠበራንዩ ቃለ البغوي በغوي ደግሞ ምን አለ አልዓራፉ ዓራፍ ሲያብራሩ በغوي ምን አሉ አልዓራፍ ዓራፍ የሚለው እኮ አሉ እንግዲህ ዓራፍና ካሂን የሚለው ይመጣል ብያችሁ ነበር አሁን መጣ አራፍ የሚለው እኮ አለዚ ያ የደዒ የሚሞግት ነው መዕሪፈተ ልኡሙሪ የነገራትን ነገራትን አቃለሁ ብሎ የሚሞግት ነው ቢሙቀዲማቲን ከመከሰቷ በፊት ጥያቄው አልገባኝም እንዳዲስ ጻፈው እሺ ቃለ በገውዩ በገውዩ ምን አለ አልዓራፉ ዓራፍ ማለት እኮ አለዚ ያ የደዒ የሚሞግት ነው መዕሪፈተ ልእሙሪ ነገራትን አቃለሁ ብሎ ቢሙቀዲማቲን ከመከሰቷ በፊት ጥያቄው የጻፋችሁት ጥያቄው አልገባኝም እንዳንድጻፉት እሺ ቢሙቀዲማቲ ማለት ገና ከመጀመሪያ ሳትከሰት አቃለሁ ብሎ የሚናገር ነው አለ እንግዲህ አራፍ ማለት ለወደፊት ባጭሩ የወደፊት አቃሉ የሚል ማለት ነው የስተድሉ ቢሃ ይጠቀምባታል እንደ ማስረጃ አላ የስተድሉ ቢሃ እንደ ማስረጃ ይጠቀምበታል አለል መስሩቂ ለተሰረቀ ነገር ለተሰረቀ ነገር ለምሳሌ እቃ የጠፋው ካለ ለወደፊት አውቃለሁ እያለ እንደዚህ እንደዚህ እያለ እናገራለሁ የሚል ነው አለል መስሩቂ ወመካነ ባለቲ የጠፋችበት ቦታ ወመካን ቦታ አብዳላ የጠፋች እቃ የጠፋች እቃ ቦታዋን ያውቃሉ ይላል ወናሁ ዛሊከ እነዚህንም የመሳሰለ ምንድነው ለምሳሌ እቃ ሲጠፋው ወርቅም ይሁን ምን ይሁን ሲጠፋው እኔ እዛ አውቃለሁ ይላል ወይ ደግሞ የተሰረቀ እቃም ከሆነ አቃሉ ይላል ገና አንዲች ነገር ሳትከሰት ሰው ሳያቃት እኔ አውቃለሁ የሚል ነው ማለት ነው አራፍ ወቂለ ተብሏል አለ እንግዲህ ወቂለ ተብሏል ሁወል ካሂኑ ካሂን ነው ብለዋል አራፍ ማለት ገባችሁ ጥያቄ የተጻፈው አልገባኝም ጥያቄ ከሆነ ምንድን ነው አልገባኝም አንብቤው ወቂለ ተብሏል አልካሂኑ ወልካሂኑ ካሂን ነው ተብሏል ገባችሁ አራፍ ያልነው ቅድም አለ አይደለም ካሂን ነው ተብሏል አራፍና ካሂን አንድ ነው ተብሏል ሁለቱም በቃ ጠንቋይ ነው ያሉም አሉ ወልካሂኑ ካሂን ደግሞ ካሂን የሚለው ደግሞ ሁወለዚህ እሱ ነው ሁወለዚህ እሱ ነው ዩኽቢሩ የሚናገር አን ሙጊባቲ ስለ ሙጊባት ስለ ድብቅ ነገሮች ፊል ሙስተቅበሊ ለወደፊቱ ስለ ወደፊት ድብቅ ነገሮች የሚናገር ካህን ይባላል ጠንቋይ ካህን ይባላል وهو الذي እሱ ነው يخبر عن المغيبات ስለ غيب የሚናገር ፊል ሙስተቅበሊ ስለ ወደፊት ማለት ነው ወቂለ ደግሞ ተብሏል ካሂን ማለት ነው አለዚ ዩክቢሩ የሚናገር ነው አማ ፌ ዶሚር ዶሚር ውስጥ ያለ እንትን ውስጥ ማህፀን ውስጥ ያለ የሚናገር ማለት ነው እሺ እሺ ይሄን ነው ተባለ ምንድነው አሁን ከዚህ አለዚህ ቢሩ አማ ፊ ሚር ሆድ ውስጥ ያለ የሚናገር ነው ስለዚህ ካሂንና አራፍ አንዳንድ ጊዜ አንድ አይነት ተደርገው ይወሰዳሉ አንዳንድ ጊዜ ደግሞ የተለያየ ይሆናሉ ግን ተመሳሳይ ነው ትርጉማቸው እሺ ካሂንም ብትባሉ አራፍ የጠንቋይ አይነቶች ናቸው በአማርኛ ምንዳቸው ሁሉንም ጠንቋዮች ናቸው አንዳንዶቹ ይለያዩታል አሁን እንዳልኩት ካሂን ማለት ስለ ወደፊት እናገራሉ የሚል ነው አሉ እንትን ደግሞ አራፍ ማለት ደግሞ የጠፋ እቃ የጠፋ የተሰረቀ እቃ አቃለሁ የሚል ነው አለ ያያችሁ ልዩነቱ እንዴት እንደሚያስቀምጡት እንደዚህ ነው ግን ያው ሁለቱም የጠንቋይ አይነቶች ናቸው ጠንቋይም አንድ አይነት ናቸው የሚሉም አሉ وقال أبو العباس ابن تيمية أبو العباس شيخ الإسلام ابن تيمية ማለት ነው ሲናገሩ ምን አሉ እሳቸው አልዓራፉ ዓራፍ እኮ ኢስሙን ስም ነው ሊልካሂኒ የጠንቋይ ስም ነው ወልሙነጅሚ ሙነጅም ማለት ደግሞ በከዋክብት እየተጠቀመ የሚጠነቁል የሚደግም ማለት ነው አረማሊ በአሸዋም በአሸዋ ላይ እየሰራ የሚደግም የሚጠነቁል ማለት ነው ወነሁይህም እነሱን የመሳሰለ ወነሁይህም እነሱን የመሳሰለ ሚመን የተከለቡ የሚናገር ፊ ማሪፈት ልእሙሪ ነገራትን አቃለሁ የሚል ቢሃዚህ ጠሪቃ በእነዚህ መንገዶች አያችሁ ሼኹል ኢስላም ኢብኑ ተይሚያ ደግሞ ሲናገር ምንድነው ያለው አራፍ ጠቅላይ ስም ነው አለ ማለት ነው አያችሁ አራፍ ምን ያጠቃልላል አለ ይህ ስም ነው አለ ስም ነው ለማት ሊልካሂኒ ለካሂን ስም ነው ካሂን ጠንቋይ ያልነው ሙነጅም በኳክብት ተጠቅሞ የሚጠነቆል ወረማሊ በአሸዋ ላይ በመሬት ላይ እየሳለ የሚጠነቆል ወነህም እነሱን የመሳሰለ እነዚህን ሁሉ የመሳሰለ ምን ይባላል አለ ካሂኑ ሙነጅሙ ረማሉ ይሄ ሁሉ ምንድነው አለ አራፍ ነው አለ ማለት ነው አራፍ ጠቅላይ ስም አደረገው ሼኹ ኢስላም ኢብኑ ተይሚያ ሚመን የተከለሙ የሚናገር في معرفة الأمور ነገራትን አቃለው እያለ بهذه الطريق بهذه الطرق በእነዚህ አይነት بهذه الطريق በእነዚህ መንገዶች ማለት ነው በእነዚህ አሁን ባልናቸው በከዋክብት በአሸዋ በምናምን አቃለው የሚል እንትን ይባላል ማለት ነው አራፍ ይባላል አጠቃላይ ስማቸው አራፍ ነው ይባላል ማለት ነው وقال ابن عباس ابن عباس ደግሞ رضي الله عنه ሲናገር ምን አለ في قوم በህዝቦች ላይ ነው አለ የክቱቡነ ይጽፋሉ አባጃድ አባጃድ የሚጽፉ ናቸው አባጃድ አባጃድ ማለት هي አብጀድ ሀወዝ ሑጢ ከሊሙን ሰዓፉስ ነው መሰለ ቁርሸት ከዙን በገዙን የሚላል አይደለ እዚህ አሊፍ ባ ስትማሩ አሊፍ ባ ላይ መጨረሻ ላይ የሚያስቀምጡት አሉ ሐርፎችን ሁሉ የያዘ ሐርፎችን የአረብኛ ሐርፎች ብቻ የአረብኛ ሐርፎችን እየተጠቀሙ ምናምን ይጠነቁሉ ማለት ነው ፊ በህዝቦች ላይ ነው የክትቡ የሚጽፍ አባጃድ አባጃድ የሚጽፉ ናቸው ወይም ዙሩረ ይመለከታሉ ፊኑጁሚ ከዋክብት ላይም ይመለከታሉ አለ አያችሁ እብኑ አባስ ደግሞ ምን አለ አራፍ ማለት ምን ምንድን ነው አለ አባጃድ የሚጽፉ ከዋክብት የሚጠቀሙ አለ ማአላ አላይም አለ من فعل ذلك አላህ ዘንድ ይህንን የሚሰሩ የላቸውም እንደ አላህ አላህ ዘንድ من خلاق እጣ የላቸውም አላህ ዘንድ አላህ ዘንድ እንደዚህ አይነት ስራ የሚሰሩ እጣ የላቸውም የመልቅያማ እጣ ምንም የላቸውም አለ ያው የጀነትን ምንም አያገኘው ለማለት ነው ስለዚህ የእብኑ አባስና የአቡል አባስ ተመሳሳይ ነው እብኑ አባስ رضي الله عنه አብደላህ ኢብኑ አባስ ሱሐቢይ ነው እዚህ ጋር አቡል አባስ እብኑ ተይሚያ ደግሞ ሼኹል ኢስላም ታላቁ አሊም የዛሬ 700 ዓመት ምናምን አካባቢ የነበረ ነው ስለዚህ የሁለቱ ንግግር ይመሳሰላል ትንሽ ለምን አራፍ የሚለውን እንደ ጠቅላይ ነው ሁለቱም የተጠቀሙት አይደለ አራፍ የሚለውን ሼኹል ኢስላም ምን አለ ካሂንን ሙነጂን ረማል ሁሉ ያጠቃላል አለ እብኑ አባስ ደግሞ አራፍ የሚለው ምን አለ አባጃድ የሚሰሩ ንጁ እጁም የሚጠቀሙ ብሎ ጠቅልል አድርጎ ስም ሰጠው ስለዚህ በዛ መሄድም ይቻላል ማለት ነው እንደሱም ይሻላል መምረጡ ስለዚህ አራፍ ማለት ምንድን ነው ጠንቋይ ነው ማለት ነው አያችሁ አራፍ ማለት ምንድን ነው ጠንቋይ አጠቃላይ ጠንቋይ ምን ይባላል አራፍ ይባላል ካሂን የሚባለው ምናልባት ለምሳሌ ጅን እየጠራ የሚጠነቁሉ ይሆናል አያችሁ ካሂን ምንድን ነው ጅን እየጠራ የሚጠነቁል ሊሆን ይችላል ሙነጅም ደግሞ ከዋክብት እየተጠቀመ የሚጠነቁል ነው ረማል ደግሞ ምንድን ነው በአሸዋ በመሬት እየሳለ የሚጠነቁል አያችሁ አይደለ ሌሎቹ የሆነ አይነት አይነት ጥንቆላ ናቸው አራፍ ደግሞ ምንድን ነው የጠቀለለ ጠንቋይ ነው ማለት ነው ስሙ እንደዚህ መሰለን አላሁ አለም ማአራ አላይ ማለ እብኑ አባስ እነዚህ ከሚሰሩ ሰዎች ሚን ፍዕል ዛሊከ እነዚህ ከስራቸው عند الله الله ዘንድ من خلاق እጣ ምንም የላቸውም አለ እብኑ አባስ ሲናገር ስለዚህ እንደዚህ ነው እነዚህ ይመስላሉ ጥንቆላ ጥያቄ ናቸዋለሁ እሺ ከዚህ ባብ ደግሞ የምንማረው ምንድን ነው ጠንቋይ ስለ ጠንቋይና ስለ አምሳያዎቹን ያየ ነው አይደለ አንደኛ አፎን እሺ ይቅርታ መን አተዓራፈን አለ ዝም ብዬ ጠቅያዊ ብናገር ይሻላል ጠንቋይ ጋር ሄደ አንደኛ አርባ ቀን ሶላት ተቀባይነት አይኖረውም ሌላ ደግሞ ጠንቋይ ጋር ሄዶ የሚለውን ያመነ የሰማ ሰው እውነት ነው ብሎ የተናገረ ያመነ ሰው ምንድ ነው ነቢያችን ስለ ላሁ ሰለም ያመጡትን ትምህርት የወረደላቸውን ክህዷል ከፍሯል ማለት ነው ስለዚህ ጠንቋይ ጋር እንደዛው ነው ማለት ነው ያስከፍራል ትክክል እውነት ይናገራሉ ብሎ ማመን ተደጋግሞ እንደመጣ የሚያስከፍር ስራ ነው ማለት ነው ጠንቋይ ጥርጥር የለውም ራሱ ሰውየው ራሱ ገይብ አውቃለሁ ስለሚል ጥርጥር የለውም ከዚህ በፊት እንዳለት ነው ሞት ነው ፍርዱ ያው ኩፍር ነው ካልጦበተ ሌላ ደግሞ እዚህ ውስጥ ምን አይተናል የጥንቆላ አይነቶች አይተናል አንደኛ ምን ተምረናል ከዚህ አራፍ የሚለው ጠቅላይ ስም እንደሆነ ከዛ የተለያየ አይነቶች ደግሞ እንዳሉ አራፍ ማለት ጠንቋይ ነው ከዛ ደግሞ የተለያየ አይነት ለምሳሌ ካሂን አለ ጅን እየተጠቀሙ የሚጠነቁሉ አሉ ሙነጅም አለ ከዋክብት እየተጠቀሙ የሚጠነቁሉ አሉ ረማላለ አሸዋ ላይ እየሳሉ የሚጠነቁሉ አሉ ወፍ እየላኩ ወፍ የወፍ በረራ እያዩ የሚጠነቁሉ አሉ እጅ ላይ እየተሳለም እየሳሉ የሚጠነቁሉ አሉ የፍንጃል ደግሞ ቡና ተጠጦ ሲጨርስ እያዩ የሚጠነቁሉ አሉ ብዙ አይነት ማአት ጥንቆል አለ በየባህሉ በየአገሩ በየአኗኗሩ ዘዴ ብዙ አይነት ጥንቆል አለ ይሄ ሁሉ ጥንቆላ ውስጥ አራፍ ውስጥ የሚገባ ነው ማለት ነው ስለዚህ ሁሉም ይሄ ሁሉ ሽርክ ያው ገይባ ቃለሁ የሚል ስለሆነ የሚጠነቁለው ከሽርክ ይገናኛል ያው ኩፍር ነው ማለት ነው እሺ ሌላ ደግሞ ከዚህ ባብ የምንማረው የተለያዩ ያው ንግግሮች ነው አሁን በንግግር እንትን ብያለሁ ጠቅልያለሁ ስለዚህ ከእንደዚህ አይነት መራቅ ያስፈልጋል ጥያቄው ደግሞ ኢንሻአላህ እመጣበታለሁ አንድ ሰው ለምሳሌ እቃ ጠፍቶበት እንደተባለው እቃ ጠፍቶበት እቃ አንተ ወስደሃል ብሎ ቢማረጋገጥ በእርግጥ እንቆላ አይደለም እንቆላ አይደለም ለምን ሰውየው ያለው ከሆነ አይቶ ከሆነ ለምሳሌ የሚጠረጥረው ሰው ይኖረዋል የሚጠረጥረው ሰው ኖሮት በጥርጣሬ አንድ ሰው ሊል ይችላል በእርግጥ ወንጀል ነው አይባልም እስካላረጋገጥን ድረስ አንድ ሰው ዝም ብለን <laughs> ተዘለን አንተነህ ማለት አይቻልም አስሎ መጀመሪያው ነው ግን ከጥንቆላ አይመደብም ዝም ብሎ ግን ምንም ሳይኖረው ለምሳሌ መንገድ ላይ ዝም ብሎ አቃለሁ ብሎ የጥንቆላ ከሆነ ያን ጥንቆላ ሊሆን ነው ግን እቤት ውስጥ ለምሳሌ አብሮት የሚኖር አንድ ሰው ለምሳሌ በባህር የሚጠረጥረው ሊኖር ይችላል ስለዚህ አይ እሱን የወሰደው ቢል ይህ መጥፎ ጥርጣሬ ነው ነው እንጂ የሚባለው ጥንቆላ አይደለም ስለዚህ በዛ ሊጠየቅበት ይችላል አላሁ አለም እንትን